اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله فإن قال هؤلاء الآيات نزلت في من يعبد الأصنام كيف تجعلون الصالحين مثل الأصنام أو كيف تجعلون الأنبياء أصناما فجاوب بما تقدم ይህንን እንዴት አንቢያዎችና ሷሊሖችን እንዴት እንደ ግዑዛን ጣዖታት ታደርጋላችሁ የሚል ጥያቄ ከተነሳ ከዚህ በፊት ያሉ የቁርአን አንቀጾች የጠቀስናቸው አሉ። በዛ መልስ መስጠት ትችላለህ ነው። ያም አላህ ስብሓነሁ ወተዓላ ሁሉንም ከእሱ ውጪ የሚመለክን ነገር በአጠቃላይ ማውገዙንና ኩፈሩ ቁረይሽም ቢሆኑ እያመልኩ የነበረው ምንም ብቻ አይደለም ነው እንደዚህ ድንጋይ ምናምን እንጨት ላይ የተቀረጸ ሀውልትና ጣዖት ብቻ አልነበረም ማለት ነው። ሷሊሖችን መላኢኮችን ሲያመልኩ እንደነበሩ ተመልክተናል። ከዛ በመቀጠል ሼኹ ምንድን ነው የሚሉት? ፈኢነሁ እሱ እኮ ኢዛ አቀራ ሰውየው ካረጋገጠ ይህ የሚከራከረው ሙሽክ የኪታብ ነገራችን ላይ ኪታቡ ተውሒድ ለቀራ ሰው ኡሱሉ ሰላሳ የቀራ ሰው ነው የበለጠ ኪታቡን ይዞ የበለጠ ይገነዘባል ተብሎ የሚታሰበው ለምን ኡሱሎቹ እዛ ላይ ነው የሚያልፉትና ብዙ ነጥቦች እዛ ላይ ያልፋሉ። ይሄ እንቢተኛ ለሆኑ እና በጊዜው ችግር ፈጥረው ሹብሃ እየጣሉ ጃሂሉ ህብረተሰብ ላወኩ ሰዎች መልስ ነው የተጻፈው ይህ ኪታብ ና ፈኢነሁ ኢዛ አቀራ ካረጋገጠ ይህ የሚከራከረው ሙሽሪክ አነ ልኩፋረ የሽሀዱነ ቢሩቡብየቲ ኩሊሃ ሊላህ ሩቡያን በአጠቃላይ ሁሏንም ለአላህ ስብሓንሁ ወተዓላ በማድረግ የሚያረጋግጡ የሚመሰክሩ መሆናቸውን ካረጋገጠ ይሄ ሰው ምን መሆኑን ኩፋሮቹ ሩቡያን ለአላህ ሲመሰክሩ እንደነበሩ ከተቀበለ ቁርአን ላይ አለ ትነግረዋለህ ከተቀበለ ተቀበለ ነው ከተቀበለ ወአነሁም ማ አራዱ ሚመን ቀሰዱ ከቀሰዷቸው ካለሟቸው ሰዎች እንዳልፈለጉ ኢለ ሸፋዓተ ሸፋዓን እንጂ እንዳልፈለጉ ይህንን ኢዛ አቀር ካረጋገጠ ወላኪን ነገር ግን አራደ አን ዩፈሪቀ በይነ ፊዕሊህም ወፊዕሊህ በሱና በነሱ ተግባር መካከል ሊለያይ ፈለገ ምን ብሎ ቢማ ዘከረሁ በጠቀሰው ነገር በጠቀሰው ነገር ሲል ምንድን ነው እኛ እኛ መሻይኮችን ሷሊሖችን ነው የለመን ነው የማለት ነገር የጠቀሰው አንዱ ይህ ነበር በቅርብ ያያችሁት ማለት እንዲህ በተቀቀሳቸው ሹብሃዎች የድሮዎቹን ሙሽሪኮችንና እሱን ለመነጠል ከፈለገ ፈዝኩር ለሁ ጥቀስለት ይላል አነል ኩፋራ ከሃዲያኑ ሚንሁም በዛ ዘመን የነበሩት በነቢያችን አለይሂ ሰላቱ ወሰላም ዘመን የነበሩት ምንሁም ከነሱ ውስጥ መን የድዑ ልአስናም ጣዖታትን ሲያመልክ የነበረ አለ ነው። ይሄ እንግዲህ ጣዖት የምንለው በሀውልት መልክ በምናምን መልክ ተቀርጾ የሚመልከው ነው። በአማርኛ ጣዖት የምንለው በዚህ አረብያው ላይ አስናም ብሎ እያለ ያለው ማለት ነው። ሰነም ነው የሚለው አንዱን ጣዖት ጣዖቶች ለማለት አስናም ይላል። ጣዖትም ይሁን ሌላ የሚመለክ ነገር ደግሞ በአጠቃላይ ከአላህ ውጭ የሚመለከው ወሰን ይባላል በአረብያው። በአማርኛው ላይ ምን እንደሆነ ወላሁ አለም። አማርኛው እንደ አረብያው አይሰፋልንም በነገራችን ላይ ወሰን የሚባለው ለምሳሌ ቀብረን ያካትታል። ቀብሩ የተመለገ ጊዜ ወሰን ይባላል። ሰነም ግን አይባልም ያው እንደ ሀውልት ሆኖ ስላልቆመ ማለት ነው። ዞሮ ዞሮ ከአላህ ውጪ ተቀርጾ የተመለከውን ነገር ነው ሰነም የሚባለውና ኩፋሮቹ ከነሱስ ምን የሚያመልኩ ነበሩ? ሀውልቶችን የቆሙ የሆኑ ሀውልቶችን፣ ቅርጻ ቅርጾችን የሚያመልኩ ነበሩ። ወሚንሁም ከነሱስ ደግሞ በዛው ዘመን በነቢዩ ዘመን መየድዑ ልአውልያአ አውልያዎችን ደግሞ የሚጣራ ነበረ። الذين قال الله فيهم الله يا لباتشون يهونتن أولئك الذين يدعون أولئك النزياء الذين يدعون النسو يمي لمن واتشو النسو يمي قزواتشو يبتغون إلى ربهم الوسيلة ودى الله سبحانه وتعالى وسيلا ودى الله سبحانه وتعالى وسيلا مدارسا مكاربا يشعلون أيهم أقرب የትኛቸው ቅርብ ይሆን ዘንድ ወደ አላህ ስብሓን ወተዓላ መቃረብን ይወዳሉ እነሱ የሚያመልኳቸው የሆኑት አካላት ይላል አላህ እነሱ የሚያመልኳቸው ይኸው የብተጉነ ኢላ ረቢሂም ልወሲላ ወደ አላህ መዳረስን የሚፈልጉ ጥሩ ሰዎች ነበሩ ነው አላህ የሚለው ታዲያ ይሄው ሳሊሖችን ያመለከ አለ ወየድዑና አሁንም ያመልካሉ ማንም ዒሳ እብነ መርየም ዒሳ እብነ መርየምን ያመልካሉ። ወኡመሁ እናቱን ያመልካሉ። ዒሳ መጥፎ ሰው ነው? ሷሊህ አይደለም? ኢሳ ድንጋይ ነው? ሰነም ነው? ኢሳ ወይስ ሰው ነው? ስለዚህ ይኸው ሰዎችን ሷሊሖችን ሊያውም ከሷሊሖች ጥሩ ከሚባሉት ከነቢያቶች ሁሉ يملكوت نبر عيسى يمثله وأمه الناتون يمثله وقد قال الله تعالى الله سبحانه وتعالى بلول ما المسيح ابن مريم يا مريم لجي هنا مسيح كو أير اللم مسيح عيسى عليه الصلاة والسلام مسيح سبال لهلت أكالات مسيح يملو يمتال بتلاجبه هنا مصحف توجوست كتاب وست መሲሕ የሚባለው አልመሲሕ ብሎ ከመጣ ዒሳ ነው የሚፈለገው። ያ እንግዲህ መሲሑ ደጃል ተብሎ ግን ደጃል የሚባል ቅጥያ ከመጣ በጣም ተቃራኒ የሆነ መጥፎ ሰው ነው የሚፈለግበት ማለት ነው። ሁሉም እንደሚያውቀው ደጃል ነው የሚፈለግበት። ደጃል ደግሞ በጣም አላሁ ስብሓነሁ ወተዓላ ለሰዎች ፈተና አድርጎ የሚያመጣው የመጨረሻ ዘመን ምልክቶች ውስጥ አንዱ የሆነው ታላቅ ሙሲባ ነው። ደጃልም መሲሕ ተብሏል። ዒሳም ዓለይሂ ሰላቱ ወሰላም መሲሕ ተብለዋል። የሁለቱ መባል ግን ከመነሻው እስከ መድረሻው የተለያየ ነው። መሲሕ እብኑ መርያም ዒሳ መሲሕ የተባለበት ምክንያት በሱ በማበሱ ምክንያት አላህ ስብሓነሁ ወተዓላ በሱ ማበስ ምክንያት አላህ ስብሓነሁ ወተዓላ አፊያ የሚያደርጋቸው ሰዎች ስለነበሩ ሲያብሳቸው ህመም ያላቸው የነበሩ ሰዎች ከህመማቸው ይሽሩ ነበረ። ይህም በአላህ ስብሓንሁ ወተዓላ ፍቃድና በእሱ ችሎታ በአላህ ችሎታ በዒሳ ፍቃድ በዒሳ ችሎታ ሳይሆን በአላህ ችሎታና በአላህ ፈቃድ ይህንን ያደርግ ነበር። ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም በእሳቸው ፍቃድና በእሳቸው ችሎታ አይደለም የፊርዓውንን ሰራዊት ለማምለጥ ሲሉ ባህርን እንደ አስፋልት የተጠቀሙት በእሳቸው ችሎታ አይደለም። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም በእሳቸው ችሎታ አይደለም ከጣታቸው ውስጥ ውሃ የፈለቀውና የሚጠጣው የጠጣው ውዱ ያደረገበትም ውዱ ያደረገው ማለት ነው። በእሳቸው ችሎታ አይደለም ነቢ መሐመድ አለይሂ ሰላቱ ወሰላም ከእንስሳ ጋር ማውራት የቻሉት። በእሳቸው ችሎታ አይደለም ዛፍን የመሰለ ነገር ያናገራቸው። የመሳሰሉ በጣም ብዙ ነገሮች አሉ በነቢያችን አለይሂ ሰላቱ ወሰላም ላይ የተከሰቱ ማለት ነው። ይሄ ነቢዩ ዓለይሂ ሰላቱ ወሰላም ላይ የተከሰተው የሆነው ነገር ልክ በሳቸው ፍቃድና በሳቸው ችሎታ እንዳለ ሆነው ሙሳም ዓለይሂ ሰላቱ ወሰላም ዘንድ የተከሰተው ይሄው ነው። በሳቸው ፍቃድና በሳቸው በሳቸው ችሎታ አይደለም። ዒሳም ጋር ስንሄድ ይኸው ነው። በሱ ችሎታ በሱ ፍቃድ ሳይሆን በአላህ ስብሓነሁ ወተዓላ ፍቃድና በአላህ ችሎታ ብቻ ነው ይህንን ሊሆን ይቻል። እንግዲህ ሁሉም የተላከበት ዘመን ይለያያል። ዒሳ ዓለይሂ ሰላቱ ወሰላም የተላኩት ሕክምና በበዛበት ዘመን ነው። የሕክምና እውቀት በጣም ያቆጠቆጠበትና በጣም በጣም በዛ ውድድር የነበረበት ጊዜ ላይ ነው ዒሳ የተላኩት። በዛ ጊዜ እንግዲህ አላሁ ስብሓነሁ ወተዓላ ምንም አይነት መድኃኒት የሚባል የሌለውን አይነት በሽታ በሳቸው ሰበብ ሲያብሱ የሚድን አድርጎ የአላህ ፍቃድ ሆነ። ለሰዎች ምን እንዲሆን ይሄ ነገር ፍጹም ከሰው ከሰው ችሎታ ውጭ እንደሆነና የአላህ ስብሓነ ወተዓላ መልእክተኛ መሆናቸውን ከወዲሁ ጥቆማ እንዲያደርግላቸው ለሰዎች በማለት አላህ ስብሓነ ወተዓላ ይህንን ሰጥቷቸዋል። የሰው ልጅ የፈለገ ያክል የሕክምና እውቀቱን ቢያሳድግ የሞተን መቀስቀስ አይችልም። ኢሳ ዓለይሂ ሰላቱ ወሰላም በአላህ ፈቃድ የሞተውን ይቀሰቅሱ ነበር። ይብሎ ማለት የሞተው ልክ ለሞተው ሰው ህክምና መስጠት ማለት ነው። እንደዚህ ያለን ትልቅ ሙዕጂዛ ነብይነታቸውን እንዲታወቅ መልእክተኝነታቸውን እንዲታወቅ ትልቅን ተአምር አላህ ስብሓነሁ ወተዓላ ሰጥቷቸዋል። ይሄ እንግዲህ በአላህ ፈቃድ ብቻ ነው የሚሆነው። ለዛ ነው ዒሳ ዓለይሂ ሰላቱ ወሰላም በእሳቸው ፍቃድ ቢሆን ኖሮ ሁሉ ነፍስን ዛኢቀቱል መውት ከሚለው መውጣት ይችሉ ነበር። በእሳቸው ፍቃድ ቢሆን ኖሮ ሞትን ከላያቸው ላይ ከማንም ከማንም ሳይሆን ከሁሉም በላይ እንግዲህ የራስ ነገር ነው የሚቀደመውና ከራሳቸው ላይ መከላከል ይችሉ ነበር። ሰዎች ውስጥ ቢሆን እናመልካለን የሚሉት ምንድን ነው የሚሉት? ሞቶ ነበር ነው አይደለም? በጣም ያጅቦ ይሄን በጣም የሚያጅበው ይሄ ነው። ከሞተ በኋላ ደግሞ ተነሳ የሚባለው በጣም ደግሞ ከሚያጅበው ሁሉ የሚያጅበው እሱ ለምን አንድ የፈራረሰና የሞተ አካል ከእንደገና ህይወት እንዲዘራ የግድ ምን ያስፈልገዋል? ህይወት ሰጪ ነገር ያስፈልገዋል። ከእንደገና እሱን ከእንደገና የሚያድሰው ከእንደገና የሚፈጥረው ነገር ይጠይቃል። እንኳን አይደለም ህይወትን የመሰለ ነገር ይቀርና ቤት እንኳ ሲፈርስ አዳሹን ይፈልጋል። ቤት እንኳ ሲፈርስ አዳሹን ይፈልጋል። እስክሪብቶ ሲያልቅ ቀለም ይጠይቃል። እንኳን አይደለም ህይወትን የመሰለ ነገር ማለት ነው። አልሙሂም የእነሱ እንኳን እውርነት ሱብሓነላህ አጃኢብ ነው። ያው ከአንድ አላህ መጽሐፍት መጽሐፍ ሰጥቶት እንዲህ ይወነበዳል ተብሎ ጭራሽ አይታሰብም ነበር። ግን ያው የአላህ ሕክማ ሆኖ መጽሐፋቸውን በራስ ፍላጎት እየቀያየሩ ምን እያሉ ምን እያሉ እንግዲህ ብዙ ከለዋወጡትና ከበራረዙት ካበላሹት በኋላ አላህ መልእክተኛ ልኮላቸው መጽሐፉም የተበላሸ እንዳለው እየነገራቸው ከውስጡም መልካም ነገር እንዳለ እየነገራቸው ያንን መጽሐፍ ደግሞ ራሱን ከማደስ ይልቅ የሚበጀው አዲስ መጽሐፍ ከአላህ ዘንድ መውረዱ አዲስ የሆነ መጥቶላችኋልና ወደዚህ ተጠቃለሉ ተብለው ሲባሉ አልቀበልም ማለታቸው ምን ያክል ጠባቦች መሆናቸውን ነው የሚያሳየው። አልሙሂም ኢሳ አለይሂ ሰላቱ ወሰላም አላህ የሰጣቸው ተአምር በምንድን ነው አለ? በመስህ ነው፣ በማበስ ነው። ስለዚህ ምን ተባሉ መሲሕ ተባሉ ከዚሁ ከማበስ ከመስሑ ተያይዞ የሚያደርጉት የተለያየ የሚያሸሩት ነገር በአጠቃላይ መስሕን ማበስን ይጠይቅ ነበረ ሲያብሱት አይኑ ይከፈትለታል ሲያብሱት የሞተው ይነሳል ሲያብሱት ያ ጆሮ ላይ እክል ያለበት ሰውዬ እንዲሰማ ይሆናል መል መልመሲሑ እብኑ መርየመ መሲሕ እብኑ መርየም ኢብኑ ፉላን ብሎ ወደ ወንድ ለምን አላስጠጋቸውም? ለምን ኢብኑ መርየም የመርየም ልጅ የሆነው በማለት ለምን አለ ሲባል አባት የላቸውምና አላህ ስብሓነሁ ወተዓላ የሰው ልጆችን አፈጣጠር በአራት አይነት ፈጥሯል። አንደኛው አደምን የፈጠረበት አፈጣጠር ነው። እናት የለ አባት የለ ሴትና ወንድ የሚባል የለም። አላህ ስብሓንሁ ወተዓላ የፈጠረው ከአፈር ነው ኸለቀሁ ሚን ቱራቢን ثم قال له كن فيكون ከአፈር ፈጠረው ሁንም አለ ሆነ ነው ይሄ የአደም አፈጣጠር ነው የዒሳ አፈጣጠር ደግሞ ከአንድ ነው እሱም ከሴት ብቻ በሆነ መልክ አላህ ስብሓንሁ ወተዓላ የፈጠረው አፈጣጠሩ ነው የሐዋእን አፈጣጠር ስናይ ደግሞ ከወንድ ብቻ ነው አላህ የፈጠራት ከወንድ ብቻ ነው። የአደምን አንድ የ ይህ ምንድን ነው የምንለው የጎድን አጥንት አላህ ስብሓናሁ ወተዓላ ወስዶ ሴትን አስገኝቷል ማለት ነው። ሌላው የተፈጠረው ሌላው የተፈጠረው የሰው ልጅ ከሁለቱ ከሴትና ከወንድ የተገኘ የተፈጠረ የሆነ ነው። ይሄ እንግዲህ የሁሉም ከአደምና ከዒሳ ውጪ ያሉ ሰዎች የተፈጠሩበት አፈጣጠር ነው። እንግዲህ መፈጠርም ለየት ማለቱ ጌትነትን ካሳየ ማንም ጌታ ይሆናል፣ ሐዋም ጌታ ትሆናለች። ለምን? ለምን ከወንድ ነው የተፈጠረችው። እናት የላትም እሷ እንደዚህ ከተባለ ከዚህ በላይ ደግሞ አዕጀብ ይሆናል አስደናቂ የሆነ ወንድም ሴትም ሳይኖር የተፈጠረ هو آدم عليه الصلاة والسلام آدم አለ ለዚህ ነው የዒሳ አምሳያ ይላል ቁርአን ላይ የዒሳ አምሳያ ከመህሊ አደም እንደ አደም ቢጤ ነው ይላል። እንደ አደም ቢጤ ነው። እሱ አፈጣጠሩ ለየት አድርጎ አላህ እንደፈጠረው አደምንም እንደዛ ለይቶ ፈጥሯል። እንደው ያፈጣጠር መለየት የሚያስመልክ ደረጃ የሚያደርስ ከሆነ አደም በጣም ሊመለክ ይገባል ማለት ነው። ግን እንዲህ የሚባል ዛዛታ የለም ከአላህ ውጪ የሚመለክ የለም። አላህ ስብሓነሁ ወተዓላ እንዲህ አለያይቶ የፈጠረው ምን እንድታውቅ ነው። አይ አላህ እኮ ሴት ባይኖር ኖሮ አይፈጥርም እያልክ እንዳትወናበድ። አላህ ያለ ሴትን ፈጠረ። ወንድ ባይኖር ኖሮ አይፈጥርም ብለህ እንዳትል ወንድ ሳይኖር ፈጠረ። ወንድና ሴት ባይኖር ኖሮ እኮ አላህ አይፈጥርም ብለን የአላህ ቁድራ ላይ እንዳንጠራጠር አላህ ስብሓነሁ ወተዓላ ከሁለቱም ውጭ የፈጠረ ይሄ ነውና የአላህን የበለጠ ተውሂድ እንድንገነዘብበት የአላህን ችሎታ የበለጠ እንድንረዳበት እንጂ በእሱ ላይ በአላህ ላይ እንድናጋራ ሌላን እንድንጨምር አይደለም ይሄ የተደረገው ማለት መሲሕ ዒሳ ዓለይሂ ሰላቱ ወሰላም ወደ እናቱ ነው የተጠራው ምን ተብሎ ኢብኑ መርያም ለምን አባት የለውምና አባት የለውምና ይሄ አላህን ስብሓንሁ ወተዓላ እንደ አባት አድርጎ መጥቀስ ለማንም አይቻልም። ለማንም አባቴ ብሎ አላህን መጥራት አይቻልም። ከአላህ ስሞች ውስጥ አባቴ የሚል ስም የለውም። አላህ አብ የሚል ይህ ክርስቲያኖች የሚናገሩት በተደጋጋሚ የሚያወሩት ቃል ነው። በሸሪዓ ውስጥ የለም። አባቴ አይባልም፣ ጌታዬ፣ ፈጣሪ፣ አምላኬ። ሲቀጥል የአላህ ስሞች የተነገሩን በጣም ብዙ የሆኑ ስሞች አሉ። ሽልማት የሚያሰጡ ብታሐፈባቸው ብትይዛቸው ደግሞ ዘጠና ዘጠኝ ስሞች አሉ። እነዚህ ስሞች ስላሉ በእነዚህ ነው አላህ የሚጠራ ማለት መልመሲሑ ብኑ መርያማ የመርየም ልጅ የሆነው መሲህ እኮ አይደለም አለ። አሁን እንግዲህ የተነሳንበት ርዕስ እንዳትረሱ። አሱናሞች ብቻ አይደሉም ሲመለኩ የነበሩት ምኖች የሚመለኩ ነበር ድሮ ነቢዩ ሰለላሁ ዐለይሂ ወሰለም ሲላኩ አውሊያዎቹ ሳሊሖቹ አንቢያዎቹ ተመልከዋል ለዚህ ማስረጃው ይሄው አላህ እንደዚህ ማለቱ ነው መልመሲሑ ብን መርያም መሲሕ የመርየም ልጅ እኮ አይደለም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ከሱ በፊት መልእክተኞች ያለፉ የሆነ አንድ መልእክተኛ እንጂ ሌላ አይደለም። ከሱ በፊት መልእክተኞች ያለፉ የሆነ እሱም ልክ እንደ መልእክተኞቹ መልእክተኝነቱን ሊወጣ የመጣ አንድ መልእክተኛ እንጂ ሌላ አይደለም። ወኡሙሁ እናቱ ደግሞ ስዲቃ በጣም እውነት ተቀባይ፣ እውነት ተግባሪ፣ እውነት ተናጋሪ የሆነች እውነተኛ የሆነች ሴት ናት ይላል። صديق يميبال درجة يدرس عشان ده أبو بكر الصديق رضي الله عنه رضي الله عنها أيضا كان نبرو كان سيل خلت عيسى الناس يأكلان الطعام مقبن يمقبو نبريا الله أكو عدب سلال لون من كم يجرش يأكلان الطعام مال مال ምግብ ይመገቡ ነበር። ምግብ የተመገበ ምን ይወጣዋል? ከምግብ በኋላ ምንድን ነው የሚከተለው? ሽንት አይደለም እንዴ? ለዚህ ነው አላህ እንዴት ያመልካሉ? ሰው ያመልካሉ ነው የፈጠራቸው። ኢሳን አላህ ክብር ሰጥቶታል። አላህ ይወደዋል። አላህ ያቀርበዋል። ትልቅንም እንዳይ መነደዋል ከአላህ ይጠብቃል። ተስፋ አለው ዒሳ አላህ ስብሓነሁ ወተዓላ እሱን እናም ሌላ የተቀሩ ወንድሞቹን ነቢያትን ተስፋቸውን እንደሚሞላላቸው እንደሚያዝንላቸው የክብር ሀገርን ጀነት እንደሚሰጣቸው ቃል ኪዳን ገብቶላቸዋል። ናም ታዲያ ከመሆኑም ጋር ግን አላህ ስብሓነ ወተዓላ ማንም ከእሱ ጋር እንዲመለክ የእሱ ፍቃድ አይደለም። ማንም ከእሱ ጋር እንዲጠራ يعملوك تكبر لسو انديول الله سبحانه وتعالى يسو فكادو ايدل لذينا عيسى يملكو سوچن بتملكة الله سيكونن من الى كانا ياكلان الطعام من بلاچو نو دمو سنة ناتو مملكه يازاچو مغيب نبركو الى انظر كذا من رمي تملكت كيف نبين لهم الايات እኛ አንቀጾችን እንዴት እንደምናብራራላቸው ተመልከት ይላል። እነዚህ ሰዎች ሰዎች ናቸው። ሌላ ኢላህያነት የሆነ አምላክነት አይገባቸውም። ከሰው የዘለለ ምንም የላቸውም። ከሰው የዘለለ ነገር የላቸውም። ስለዚህ አታምልኩ። እነዚህ ሰዎች ናቸው፣ ምግብ የሚበሉ እንደናንተው የሆኑ ናቸው። ከእናንተም የሚወጣ ነገር የሚወጣቸው ናቸው እና ይሄንን ከማድረግ ተቆጠቡ ይላል። ከዛ ይህንን ብሎ እንዙር ከይፈ ኑበይኑ ለሁም ልአያት እንዴት አያቶችን እንደምናብራራ ተመልከት ይላል። ثم انظر አና ዩፈኩን ከዛም ተመልከት እንዴት እነሱ እንደሚዞሩ ከተነገራቸው ነገር እንዴት እንደሚዞሩ ተመልከት ይላል። ከዛ ምንድን ነው የሚለው? ቁል በላቸው أتعبدون من دون الله كالله جيت ملك الله هنا ما لا يملك لكم ضرا ولا نفعا لأن أنت قدات نميهن تكمن يماي ملكا يماي قوت أطرن هملك الله جهن ما نن يملكتن الله عند الزيجال لأل عيسان النا الناتون كان نزيه صالح الجارلون لتاريخ አብዱልቃድር ጀይላኒ ዒሳን ይደርሳሉ እንደ የፈለገ ቢሆኑ ሼክ ሁሴን ይደርሳሉ እንዴ አብሬት ይደርሳሉ እንዴ አጥባርጌ ይደርሰው ይሆን ታዲያ ከየት ነው የመጣው አተዕቡዱነ ሚን ዱንላህ ከአላህ ውጪ ታመልካላችሁን ማ ላ የምሊኩ ለኩም ضረን ወላ ነፍዓ እናንተን ጉዳትን ملكي يهونن لن انت تقمن ملك بجو يالا درغن كالله وجه تاملك اللاچو والله هو السميع العليم الله سبحانه وتعالى السو كل سميع كل اواقي يهونه جيتانا ويلا أهون ይህ የቁርአን አንቀጽ ከተነገረው በኋላ ወዝኩር ለሁ ቀውለሁ ተዓላ ወዝኩር ለሁ ለዚህ አይነቱ ሽርክ ለሚተገብረውና ለሽርክ ጥብቅናም እየተከራከረ ላለው ሰው ጥቀስለት የአላህን ንግግር ይላል። ምንም ይለው መላኢካ እንደሚያመልኩ የተወሰኑት ለማሳየት ፈልገው ነው። ስለ መላኢኮቹ ያለውን ሊያመጡ ነው። እንግዲህ ሳሊሆች ከተባለ መላኢኮቹ አሉ። ወንጀል ሰርተው ማያውቁ እነዚህን የሚያመለኩ ነበሩ በጊዜው። እነዚህን ስላመለኩት ሰዎች አላህ እንደዚህ ብሏል፣ ወየውመ ያሕሹሩሁም ጀሚዓን ሁላቸውንም አላህ ስብሓንሁ ወተዓላ በሚሰበስብበት ጊዜ በሚሰበስብበት ቀን ثم يقول للملائكة ከዛም ለመላእክት ይላቸዋል ይላል አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ ሰዎች እናንተን ነውን ሲያመልኩት የነበረ እናንተን ነው ወይ ሲያመልኩ የነበረ ብሎ አላህ ይጠይቃቸዋል ይላል መላእኮቹን እናንተን ነው ሲያመልኩ የነበረው ዛሬ እኮ እንትና እንትና እያሉ እኮ እንትና ያቃርበኛል እያሉ እኮ ሲሉ የነበሩትን ነው እነዚህ እናንተ እናመልካለን እያሉ ነው እንዴት ነው እናንተ ታረጋግጣላችሁ ሆይ ብሎ አላህ ከመላእኮቹ ጋር ያጋፍጣቸዋል ፊት ለፊት እናንተን ነው ወይ ሲያመልኩ የነበረው ብሎ ይጠይቃቸዋል። ቃሉ ይላሉ መላእኮቹ ይላል ምን ሱብሓነከ ጥራት ይገባህ አንተ ወልዩና ሚን ዱኒህም አንተ ነህ የእኛ ረዳትና የእኛ አጋዥ ሚን ዱኒህም ከነዚህ ውጪ በልካኑ ያዕቡዱን አልጅና የልቁኑ እነሱ ሲያመልኩ የነበረው ጅን ነው። ጅን ነው ያዘዛቸው። ይሄን በልካኑ ያዕቡዱን አልጅነ ሸይጣን ጅን ነው ሲያመልኩ የነበረው። አክሰሩሁም ቢህም ሙእሚኑን አብዛኞቹ በእነሱ በሸያጢን አማኝ ናቸው። ለምንድን ነው መላኢኮቹ ይሄንን መልስ የሚሰጡት? በልካኑ ያዕቡዱና አልጅና እኛ አምልኩ ብለን መቼ ነው የነገርናቸው? እኛ አምልኩ ብለን መቼ ነገርናቸው? መላኢካ አምልኩ እያለ የሚወተውታቸው ይልቁኑ ምንድን ነው? ሸይጣን ስለዚህ እያመለኩ የነበረው ያዘዟቸውን ነው እንጂ እኛን አይደለም። እኛ የለንበትም ነው ጭራሽ የሚሉት ማለት አሁንም ወቀውለሁ ተዓላ የአላህም ማለት ቅራለት ይላል ምንም ይለው وإذ قال الله يا عيسى ابن مريم الله ባለ ጊዜ አስታውስ አንተ ዒሳ የመርየም ልጅ ሆንከው አንተ ቁልተ ሊናሲ አንተ ነህን ለሰዎች ያልከው እተኺዙኒ እኔን ያዙኝ ወኡሚየ እናቴንም ኢላሃይኒ ሚን ዱንላህ ከአላህ ውጭ የሚመለኩ ሁለት አማልክት አድርጋችሁ እኔና እናቴን ከአላህ ውጪ አምልኩኝ ብለህ ያልከው አንተ ነህ ቃለ የዚህ ጊዜ ኢሳ ዓለይህ ሰላቱ ወሰላም አለ ይላል ሱብሓነከ ጥራት ይገባህ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ማ የኩኑ ሊ ለእኔ አይሆንልኝም አይገባኝም አን አቁለ ልል ማ ለይሰ ሊ ቢሐቅ በሱ ሐቅ የሌለኝን ነገር ልናገር ለእኔ አይሆንልኝም፣ አይገባኝም። ሐቁ የሌለኝን ነገር ይሄ መብት ይሄ ሐቅ ያንተ ነው፣ የእኔ ሐቅ አይደለም። ሐቁ የሌለኝን ነገር ልናገር ደግሞ ለእኔ የተገባ አይደለም። ኢንኩንቱ ኩንቱ ቁልቱሁ ብየው በነበር فقد علمته በእርግጥም አውቀኸዋል ጌታዬ። ለምን አላህ የሚሰወርበት ምን ነገር ነበር? ምንም እኮ ነገር የለም። መጀመሪያም አላህ ሲጠይቀው ዒሳን ዓለይሂ ሰላቱ ወሰላም እነሱን ለማሳፈርን እንጂ አላህ ከሱ መረጃ ለመቀበል አይደለም ለምን አላህ ስብሓንሁ ወተዓላ ያዕለሙ ማ ካነ ወማ የኩን የሆነውን የሚሆነውን ወደፊት አዋቂ የሆነ ጌታ ነው የሆነውንም አዋቂ ነው ከዚህ በፊት ሆኖ ያለፈውን ወደፊትም የሆነውን ሁሉ አዋቂ ነው ለዚህ ነው ዒሳን መጠየቅ አያስፈልገውም። አላህ ምን ለማድረግ ምን ለማድረግ ከሆነ እያልኩ ነው ለመረጃ መሰብሰብ ከሆነ ዒሳ መጠየቅ አያስፈልገውም። ለምን አላህ ነገሮች ከመፈጠራቸው ከስንት ሺህ ዓመት በፊት ሰማይና ምድር ከመቆሙ ከስንት ሺህ ዓመት በፊት የሁሉን ነገር ውሳኔ የጻፈ ጌታ ነው። ሁሉም ነገር በዚህ ጊዜ ይሆናል ይሄ ነገር በዚህ ጊዜ ይሆናል፣ ይሄ ነገር በዚህ ጊዜ ይሆናል የሚለው ቀደር ላይ ተከትቦ ያለፈ ነገር ነው ሁሉም ማለት ነው። የአላህ እውቀት ገደብ የለሽ ነው። በዚህ ጊዜ አወቀው፣ ይህንን ነገር ያወቀው በዚህ ጊዜ ነው አይባልም። አላህ አላህ ከመጀመሪያ ምንድን ነው አዋቂ ነው። አላህ አዋቂ ነው። ናም ለዚህ ነው ዒሳ ምን ያለው إن كنت قلته فقد علمته ብየው በነበር ጌታዬ ታውቀዋለህ፣ በእርግጥም አውቀኸዋለሁ። تعلم ما في نفسي نفسي وسط اللون توقع الله أنا قال اللون توقع الله ولا أعلم ما في نفسك أنت قال اللون على إنك أنت علم الغيوب أنت أنت نهنا يغيب أواكي هونك يغيب فطام أواكي نه غيب أواكي هونك أنت نه نعم فقل له تاديا بلونه أعرفت أوكن أن الله الله كفر من قصد الأصنام أصنام وشنيك الصدى مالتن أصنام وشو لا ملكة شيء قبل يقربون يال ودا الله إيالا إن النسون يقصدون إن دا كفر أوكن وكفر أهنم من دا كفر أوكن أيضا بدقامي من قصد الصالحين صالح تشنيك الصدن وقاتلهم رسول الله صلى الله عليه وسلم يا الله من عليه الصلاة والسلام عند ثقاد الوجه عوكنا يلا نعم آه. قديمة أرشام بلون يا فقل له بلون أعرفت عوكنا أن الله كفر من قصد الأصنام طاوتاتن يقصد ودا الله يقرب ونال بمالت إهنن الله عند كفر عوكنا وكفر أيضا من قصد الصالحين صالحو تشنيك ما الله عند كفر عوكنا وقاتلهم رسول الله صلى الله عليه وسلم محمد عليه الصلاة والسلام عند تقدلوا أتشوا عوكنا በለው ነው። ፈኢንቃለ ካለ የሰው መልስ እየሰጠ አነ ላ አዕቡዱ ኢላላህ እኔ አላህን እንጂ አላመልክም። ወሃደ ልልትጃኡ ኢለ ሳሊሒን ይህ ግን ወደ ደጋጎች ወደ ጻድቃን የምናደርገው ጠጋ ማለት እና እነሱን አቃርቡን ብለን ማለታችን ወደ አላህ ወዱዓኡሁም እነሱም መለመን ለይሰ ቢዒባዳ ዒባዳ አይደለም ብሎ ቢልህስ? አሁን እንግዲህ ሰውየ ምን አለ? አነ ላ አዕቡዱ ኢለላህን እኔ ከአላህ ውጭ አላመልክም አለ። ይሄ ወደ ሳሌሖቹ የምናደርገው ኢልቲጃ ከሆነ ወደ እነሱ የምንሄደውና የምንጠጋው ነገር ከሆነ አለ ይሄ ዒባዳ አይባልም አለ። ፈቁል ለሁ በለው እያለ አንተ ቱቂሩ አንተ ታረጋግጣለህን أن الله فرض عليك إخلاص العبادة لله وهو حقه عليك الله عبادة لسو ጥርት አድርገህ እንድትሰራ እንደደነገገብህ ታረጋግጣለህን ብለህ ጠይቀው وهو حقه عليك ዒባዳ ለሱ ለአላህ ጥርት ማድረግ የአላህ ሐቅ በአንተ ላይ ያለ የሆነ የአላህ ሐቅ መሆኑን ታረጋግጣለህ ወይ በለው ይላል ፈኢዛ ቃለ ነዓም አዎ ብሎ ካለ ታለፋል من ነው فإن قال الكفار يريدون فإن قال كالا نعم عفوا فإن قال كالا الكفار يريدون منهم ኩፋሮቹ ከነሱ ይፈልጋሉ ማለትም ከሷሊሆቹ ምናምን እንግዲህ አሁን ምን ተቀብሏል ነው ሷሊሆችን የሚያመልኩ የሆኑ ሰዎች እንደነበሩና በነቢያችን አለይሂ ሰላቱ ወሰለም ዘመን እነሱን በተመለከተ የቁርአን አያዎች እንደመጡ አሳይተዋል መቀበሉ ግዴታው ነው። አይኑን በጨው ካላሽ ማለት እንዲሁም ملائكوتشن يميملكو يهونو عند برو عيسى عليه الصلاة والسلام الناس يميملكو شوج عندنا برو يهن نقري قلت أهل لثال مالت كذاب مكتل فإن قال كالا الكفار يريدون منهم كفاروتو كالنزيح كالات جفل لقالو وأنا أنيقن أشهد أن الله هو النافع الضار المدبر مسكر الله አላህ ስብሓነሁ ወተዓላ እሱ ብቻ ጠቃሚ መሆኑን ጎጂ መሆኑን ሁሉንም ያስተናብር እሱ መሆኑን ላ ኡሪዱ ኢላ ሚንሁ ከሱ እንጂ አልፈልግም። ወሳሊሑነ ሳሊሖቹ ለይሰ ለሁም ሚን ልአምሪ ሸይ ከአምር ከስልጣን ምንም የላቸውም። ያው ምንም ማድረግ አይችሉም። አላህ ነው ሁሉንም ማድረግ የሚችለው። ወላኪን ነገር ግን አለ መቅስዱሁም እኔ እፈልጋቸዋለሁ አርጁ ሚን ሸፋዓተሁም ሸፋዓቸውን ከአላህ ከጅዬ አለ ከአላህ ዘንድ ምን ያደርጉኛል ብዬ ከአላህ ዘንድ ያማልዱኛል ብዬ ነው እንጂ እኔ እነሱ ይሰጣሉ ምናምን ሳይሆን ከአላህ ዘንድ ያማልዱኛል ወይም ከአላህ ጋር ያስታርቁኛል ብዬ ነው እነሱ ዘንድ የሚሄደው እከሌ ብዬ ስል እሱ ያደርግልኝ ሳይሆን ከአላህ ዘንድ ያሸማግለኝ ብዬ ነው አለ። ፈልጀዋቡ መልሱ አነ ሃዛ ይህ ያሁን አንተ እያልክ ያለኸው ትለዋለ ይሄ አሁን ከላይ ያለፈው ጉዳይ ቀውሉል ኩፋር የኩፋሮቹ ንግግር እኮ ነው። ይሄ ሰዋእን ቢሰዋ እኩል በኩል واقرأ عليه قوله تعالى يا الله ማለት አንብብለት في سورة الزمر اللهم نجعل لنا والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى والذين اتخذوا من دونه نزاك الله ውጭ أولياء አውልያ كالله ከአላህ ረዳቶች ከአላህ ውጪ የሚያመልኳቸው የሆኑ አካላትን የያዙ ምን ይላሉ አለ አላህ ማ ናዕቡድሁም እኛ እኮ አናመልካቸውም ኢላ ሊዩቀርቡና ኢለላህ ዙልፋ ወደ አላህ ስብሓንሁ ወተዓላ መቃረብን ያቃርቡን ዘንዳ እንጂ አናመልካቸውም ምናመልካቸው እንዲያቃርቡን ነው ብለው ይላሉ ስለዚህ كبديتو يهونك مهونن ايوستي بلهن قرانا عم ببلت يال وقوله تعالى اهنم يا الله ما لا تمر لتنا عم ببهن ميلون ويقولون هؤلاء شفعاؤنا عند الله ويقولون يلالو هؤلاء النزه شفعاؤنا عند الله كالله زند هؤلاء بلو كيالوت يم يملكوا الصالحوت يم يملكوا ነቢያት የሚያመልኳቸውን መላእክት እነዚህን ነው ሹፋኡና አማላጆቻችን ናቸው ዕንድ አላህ አላህ ዘንድ ብለው አሉ ነው የሚለው ስለዚህ እንግዲህ ይህ ሰው ያው እንግዲህ እስልምና ማዕቀፍ ውስጥ አለው ብሎ እያሰበ ከሙስሊሞችም እየተቆጠረ ነገር ግን የሚያቀርበው ሀሳብ ቀጥታ የማን ነው ለኩፋሮቹ ማለት ነው። አላህ ስብሓነ ወተዓላ ስለ ኩፋሮቹ ሲናገር የተናገረውን አይነት አመለካከት እሱን ነው ያለው። ዋዕለም እወቅ ይላል أن هذه الشبه الثلاث እነዚህ ሶስቱ ሹብሃዎች هي أكبر ما عندهم እነሱ ዘንድ አሉ ከሚባሉ ሹብሃዎች ሁሉ ትልቁ ሹብሃዎች እነዚህ ናቸው። ምንድን የሚለው የመጀመሪያው ነሕኑ ላ ኑሽሪኩ ቢላህ እኛ ሽርክ እየሰራን አይደለም ይልሃል አንድ ሙሽሪክ። ሽርክ እንዴት ትሰራላችሁ እንባላለን። እኛ ላኢላሃ ኢለላህ እንላለን እንላለንና እንላለን እና እንተገብራለን ይለያያል ነው ማለት ሌላ መተግበር ሌላ ላኢላሃ ኢለላህ እንላለን ይላል ከዛ በኋላ ቶሎ ብሎ ምንድን ነው የሚለው ፈጣሪ አላህ መሆኑን እየተቀበል የሚረዝቀው እሱ መሆኑን እየተቀበል ዓለም ያስተናብር እሱ መሆኑን እየተቀበልን እየሰገድን እየጾምን እንዲህ ነው የሚለው። ፈጣሪ አላህ መሆኑን እንቀበላለን፣ የሚረዝቅ አላህ መሆኑን እንቀበላለን የሚለው ይሄ የመካ ሙሽኮችም ሲቀበሉት የነበረ ነገር ስለሆነ ሚዛን የሚደፋ ነገር አይደለም። አንድ ሰላት እንሰግዳለን፣ ጾም እንጾማለን፣ ይሄ እንደዚህ እናደርጋለን የሚባለው መካ ሙሽኮች ከሽርካቸው ጋር ነቢዩ ሰለላሁ ዐለይሂ ወሰለም ሳይመጡ በፊት ሰላት ሲሰግዱ እንደነበረ የዚሁ አይነት አሁን እኛ የምናውቀውን አይነት ሰላት አይሁን እንጂ ሰላት ሲሰግዱ እንደነበረ ሪዋያዎች ይጠቁማሉ። ሰላትን ሰግድ ነበር ይላል። ከሰሓቦች ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ሳይመጡ በፊት ሰላት ይሰግዱ ነበር። የቻሉትን ይጥራሉ አላህን ለማምለክ ጾም ይጾሙ ነበረ። አሹራ የሚባለውን ጾም ነቢዩ ሰለላሁ ዐለይሂ ወሰለም ለኡማው ጾሙ ብለው ከማለታቸው በፊት በጃሂልያ ጊዜ ሲጾም እንደነበረ ሐዲስ ላይ መጥቷል። ሐጅ ያደርጉ ነበር፣ ሐጅ ይደረግ ነበር በነቢዩ ሰለላሁ ዐለይሂ ወሰለም ልጅነት ጊዜ የሚሆን ነቢዩ ሰለላሁ ዐለይሂ ወሰለም ሳይወለዱ በፊት እሳቸው አይደለም ይህንን ነገር እንደ አዲስ የጀመሩላቸው ማለት አልሙሂም ምን እንረዳለን እዚህ ጋር ታዲያ ይሄ ዒባዳ እንሰራለን የሚል ነገር ዋጋ የለውም አሁንም ይሄ ምንም እንደው ከመጤፍ የሚቆጠር አይደለም ቁም ነገሩ ያለው እዚህ አይደለም። ቁም ነገሩ ያለው አላህን በብቸኝነት ማምለክና በእሱ ላይ አለማጋራት የሚለው ላይ ነው። ስለዚህ እኛ ሽርክ አንሰራም የሚለው የመጀመሪያው ሹብሃቸው ነው። ሁለተኛው ሹብሃቸው ውዥንብራቸው አላያቱ ነዘለት ፊመን ያዕቡዱ አስናም አያዎቹ የወረዱት ጣዖታት የሚያመልኩ ሰዎችን ነው እንጂ ለዛ ነው ብዙ ጊዜ የሽርክ ችግር ያለባቸው ሰዎች ስለ ሽርክ የሚያነሱ የቁርአን አንቀጾች ጋር ሮጠው የሚሄዱት ጣዖት የሚያመልኩ ሰዎች ይላሉ። ጣዖት ብቻ የሚያመልክ ነበር እንዴ? በነብዩ ዘመን የነበረ እንጨትና ጣውላ እና ድንጋይ ብቻ ነው ሲመለክ የነበረ? ላ ዒሳን የሚያመልኩ ሰዎች ነበሩ። በነብዩ ዘመን አለይሂ ሰላቱ ወሰላም የዒሳን እናት የሚያመልኩ ሰዎች ነበሩ። ዛሬ ላይ እንዳሉት ማለት ነው። መላኢኮችን የሚያመልኩ ሰዎች ነበሩ። ሳሊሖቹን ደጋግ የሚባሉ ሰዎችን የሚያመልኩ ሰዎች ነበሩ። ቀብር የሚያመልኩ ሰዎች ነበሩ። ይህንን ነቢዩ ሰለላሁ ዐለይሂ ወሰለም ተዋግተዋል። ስለዚህ ይሄ የቁርአን አንቀጾች ጣዖት አምልኮን ነው የተዋጉት የሚባለው ይሄ ፍጹም ስህተት የሆነ ነው። ፍጹም ስህተት የሆነ ነው። የተዋጉት ሁሉንም ነው። ከአላህ ውጪ የሚመለክን በአጠቃላይ ሳይፈርቁ ማንንም ይሁን ማን ምንም ሳይነጥሉ በዚህ አይነት የቁርአን አያዎች የወረዱት ነው። ሌላው ሶስተኛው ሹብሃቸው ምንድነው? አልኩፋር ዩሪዱነ ሚንሁም ኩፋሮቹ የተለያየ ነገር እነሱ ይሰጡናል ያደርጉልናል የማለት ነገር ኖሯቸው ነው የሚያመልኩት። እኛ ግን ይላሉ እኛ ግን ይሰጡናል ብለን አንልም። እንደዚህ ያደርጉልናል ሳይሆን ከአላህ ዘንድ ምን ያደርጉናል? ሸፋዓ ይሆኑናል ብለን ነው የምናመልካቸው የሚል ነው ሶስተኛው ሹብሃቸው። ይሄ በምን ይመለሳል? ይሄ ራሱ ነበረ የማ ፍላጎት የመካ ሙሽሪኮች ፍላጎት። ለዚህ ነው አላህ ቁርአን ላይ ይኸው ከአላህ ውጪ የሚያመልኩትን ሲያመልኩ ምን ብለው እንደሚሉ የሚናገረው ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ መቃረብን እንዲያቃርቡን ብለን እንጂ እኮ አናመልካቸውም ይላሉ ይላል። ስለዚህ ወደ አላህ ያቃርበኛል በማለት የተመለከ ነገር በአጠቃላይ ይኸው ሽርክ የሚባለው ይሄ ነው። ስለዚህ እነዚህ ሶስት ሹብሃዎች አክበር ማ ዐንደሁም ብሎ ኪታቡ ይገልጻቸዋል። በጣም እነሱ ዘንድ ሙሽኮቹ ዘንድ አሉ የሚባሉ ሹብሃዎች፣ ውዥንብሮች እነዚህ ናቸው። ፈኢዛ ዐረፍተ አነ አላህ ወضሐሃ ለና አላህ እነዚህን ሹብሃዎች በቁርአን ላይ በዚህ አይነት እንደገለጸልን ካወቅ ፊ ኪታቢሂ ቁርአን ውስጥ ወፈሂምተሃ ፈህመን ጀይደን በጥሩ ከተገነዘብካቸው ፈማ ባዕደሃ ከዚህ በኋላ ያለው كذي وش قال لهم يا متوت وجنبر شو حامل عمل أيسر منها كذي بتعام يكلا لي وهنا نو إلى آه سلام من دنا ولا أنا سيف لكم يرفع سلا شفاعان ሸፋዓ የሚባለው ምልጃ ማለት ሸፋዓ በሁለት አይነት መልክ ቁርአን ላይ ይነሳል። ሸፋዓ በሁለት አይነት መልክ ይነሳል። ሸፋዓ አላህ ያሰበተውና አለ ብሎ ያጸደቀው የሸፋዓ አይነት አለ። ሸፋዓ አላህ የለም አታስቡት ብሎ ያለው የሸፋዓ አይነት አለ። የለም ብሎ ያለው የሸፋዓ አይነት ዛሬ ሙሽሪኮች ሽርክ የሚያከናውኑበት ስፍራ ላይ ሽርክ የሚያከናውኑበት ግለሰቦች ላይ የሚፈልጉት አይነት ሸፋዓ ይሄ አላህ ስብሓነሁ ወተዓላ ይህንን ሸፋዓ እንደማይቀበልና ይሄ እነሱ ሸፋዓ ብለው የሚሉት ነገር እንደሚያከስራቸውም አላህ የገለጸው የሸፋዓ አይነት ነው። ከአላህ ውጪ በማምለክ የተለያዩ የሆኑ ቀብሮችን ከአላህ ውጭ ያሉ አካላትን በማምለክ መላኢኮችን፣ ሷሊሖችን፣ አንቢያዎችን በማምለክ እነሱን ድረሱልኝ በማለት ወደ እነሱ ተማጽኖ በማቅረብ ወደ አላህ እቃረባለሁ ያማልዱኛል ወደ አላህ ያስጠጉኛል ብሎ የሚለው ይሄ ሽርክ ነው ቁርአን ላይ በጣም ተደርጎ የተነገረለት ነው ሽርክ ስለመሆኑ ከአላህ ዘንድ እንደሚያራርቅ ማለት ነው ይሄ ነው ሁለተኛው ሸፋዓ አላህ ስብሓንሁ ወተዓላ አለ ብሎ ያለን ሸፋዓ እሱ በሱ ፈቃድ በአላህ ፈቃድ ለወደደው ባሪያው አላህ ስብሓነሁ ወተዓላ ይደረግለት ይሄ ሸፋዓ ብሎ ከዛም ሸፋዓ የሚያደርገው አካል ተፈቅዶለት ሸፋዓ ሲያደርግ አላህ የሚቀበለው የሸፋዓ አይነት ነው። ይሄ በዱንያም አለ በአኽራም አለ። በዱንያ ካለው ውስጥ ሰላቱል ጀናዛን የመሰለ ሰላቱል ጀናዛን ይመሰለ ሰላቱል ጀናዛ ምን እያልን ነው የምንቆመው ሰላታችን ውስጥ اللهم اغفر له وارحمه وعافه واعف عنه ووسع مدخله واغسله بالماء والثلج والبرد ونقيه من الذنوب والخطايا كما ينقى ይሄ ሁሉ ዱዓ ነው ለማን ነው ለራሳችን ነው እየጠየቅን ያለው ከተባል ለዚህ ሰውዬ ነው እየጠየቅን ያለው ከፊታችን ላለው ሰው ምንድነው የምንጠይቅለት? አላህ እንዲመራው፣ አላህ ከወንጀሉ እንዲያጥበው። ልክ ነጭ ልብስ ትጥብ ሲል ከሁሉ ከቆሻሻ ሁላ እንደሚጸዳ ወንጀል ደግሞ የራሱ ሐራራ ስላለው በተለያዩ በሆኑ አብራጅ ነገሮች አላህ ከወንጀል እንዲያጠራው ደጋግመን እንጠይቃለን ማለት ነው። አላህ አፉ እንዲለው አፊያውን እንዲሰጠው የትኛውም ቦታ ላይ አፊያ ያስፈልጋል። አኸራም ላይ ቀብር ላይ ለትኛም ሰው አፊያ ያስፈልገዋልና አፊያን አላህ እንዲሰጠው ይቅርታውን እንዲለግሰው ይሄንን እንግዲህ ደጋግመን ነው የምንጠይቀው። ሸፍዕ ማለት ሲጀመር ጥንድ ማለት ነው። ዊትር ማለት አንድ ነጠላ የሆነ ነገር ማለት ነው። ሸፍዕ ማለት ጥንድ ማለት ነው። ሸፋዓ የተባለው ምልጃ ሲባል ከዚህ ጥንድ ከሚለው ጋር ተያያዥነት ቢኖረው ነው ሸፍዕ ከሚለው ቃል ጋር ተመሳሳይ በሆነ መልክ የመጣው ራሱ አረብያው ላይ ሰውየው የራሱን ጉዳይ ሲያቀርብ ብቸኛ ነው። የሰውን ነገር ሲጠይቅ ግን ያም ሰው ይፈልጋል። ይሄ ደግሞ አክሎ እየተናገረ ነው ያለው ማለት። ስለዚህ ጥንድ ሆነው ነው ጥያቄውን የጥያቄውን መልስ የሚጠብቁት። ጥያቄውን የሚያቀርበው ለሌላ አካል ነው ይሄ ሰው። አልሙሂም ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ሶስት ሰፍ የሆኑ ሰዎች በአንድ በአላህ ላይ በማያጋራ ሰው ላይ ቆመው ሸፋዓ አድርገውለት ዱዓ አድርገውለት ማለት ነው ቢማዕና ዱዓ አድርገውለት አላህ ይቅር እንዲለው አላህ እንዲምረው አላህ ስብሓንሁ ወተዓላ ሸፋዓቸውን ቢቀበላቸው እንጂ አይቀርም ብለዋል አላህ ሸፋዓቸውን ቢቀበላቸው እንጂ አይቀርም አላህ ዱዓቸውን ይቀበላቸዋል በዚህ ሰው ጉዳይ ማለት ይሄ እንግዲህ ይሄ የዱንያው ነው። የአኸራው ደግሞ የአኸራው ሸፋዓ ብዙ አይነት አለ። ከዛ ውስጥ ትልቁ ሸፋዓ የሚባለው ነቢዩ ሰለላሁ ዐለይሂ ወሰለም የሚያደርጉትን ሸፋዓ እናንተ ሸፋዓተል ኩብራ የሚባለው ይሄ ሸፋዓተል ኩብራ ሰዎች የቅያማ ቀን አረሷ ላይ ነው የሚሆኑት፣ ሜዳ ላይ ነው የሚሆኑት እዛ ሜዳ ላይ ሰዎች ይጨነቃሉ። እዛም ሰዎች በጣም ጭንቅ ሲላቸው ጭንቁ ሲበረታ ምን እንደሚሆኑ ግራ ገብቷቸው ሲያወጡና ሲያወርዱ የሚያገኙት ነገር ምንድን ነው? ለምን የሰው ልጆች አባት የሆነው አደም ጋር ሄደን ታላቃችን ነው። የኛ ሁሉ መገኘት ምክንያት ነው። አላህ ስብሓንሁ ወተዓላ አክብሮት በእጁ የፈጠረው ነው። ሲቀጥልም መላኢኮቹን አጎብድድለት ብሎ መላኢካ ያስጎነበሰለት ሰው ነው። እስቲ እንጠይቅ እሱን ብለው ይላሉ። ሄደው አደምን ሲያማክሩ ምን ብለው ነው የሚሉት? ኢሽፋዕ ለና ኢላ ረቢክ፣ ወደ ጌታ አማልደን ብለው ይላሉ። ምን ማለት ነው? ሁላችን ተጨንቀናል። አላህ ስብሓነሁ ወተዓላ የሆነን እንደው ውሳኔ እንዲወስን አላህን ለምን እኮ ነው በቃ አላህን መለመን ነው ሸፋዓ የሚባል አላህን ለምንልን ብለው ይላሉ የዚህ ጊዜ ነቢዩላህ አደም ቅሳው ረጅም ነው ያነሱትን አንስተው ወደ ኑህ ይልኳቸዋል ኑህንም እንደዚህ ይላሉ ኑህ ወደ ኢብራሂም ኢብራሂም ወደ ሙሳ ሙሳ ወደ ዒሳ ዒሳ ዓለይሂ ሰላቱ ወሰላም ወደ ሙሐመድ ይመልሳል መጨረሻ ላይ እኔ መሐመድ ጋር ዓለይሂ ሰላቱ ወሰላም ሲደርስ አነ ለሃ أن يألفني بلو يلنا فيقوم ويسجد لله تبارك وتعالى قموا سجودنا من هذا القتم مجمر يا بك كان عند تنسو الذي قدّي تون عند الزقاجو سجود وردالو فيوجد الله تبارك وتعالى بما يفتح عليه في ذاك المكان بالزاب وتاء الله سبحانه وتعالى بكفة الله يود داسي عينت الله أن يود سالو የዚህ ጊዜ ምን ይባላሉ? እርፋዕ ረእሰክ ወሰል ቱዕጣህ ወሽፋዕ ቱሸፋዕ። አናትህን ጭንቅላትህን ካጎነበስክበት ቀና አድርግ። ጠይቅ ደግሞ ትሰጠዋለህ። የጠየቅከውን አማልድም መልጃህን ተቀባይነት እንዲኖረው አደርጋለሁ። نقري الله سبحانه وتعالى إهن شفاعة نبي صلى الله عليه وسلم سيادرقو مجمّر يا فكاد نمي تيقو تلا شفاعة مالت سجود اللي هنا رجم يهنا وداسي الله سبحانه وتعالى يودسان طعم رجم مهونون عندان رواية وشيتوكو مالي بزي أينت سجود أدرقو بطعام اللهن كتمات صنوبها لا الله من يسات أشوال فكادي يسات أشوال إشفاعين شفاعة أدرك يزيك زين من المرقط شفاعة يميرق لذين هم قدي شفاعة الله الجسل هنا من يميل القرآن قل لله شفاعة جميعا بل شفاعة يتبع لباتك علي لا الله نويلة لا الله نوالت مبتو የአላህ ነው። መብቱ የአላህ ነው። የሚጠየቀው ስለ ሸፋዓ አላህ ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ይኸው የሚያደርጉበትን ሸፋዓ የሚያደርጉበትን አቅጣጫ ተናገርን አይደለ? ነቢዩ ሸፋዓ ያደርጋሉ። ይሄንን አንድ ሰው በትክክል የተገነዘበ ሰው ጤናማ አእምሮ ያለው ጤናማ ግንዛቤ ያለ ሰው ምን ብሎ ነው ዱዓ የሚያደርገው? ያ አላህ ነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓ በሚያደርጉ ጊዜ የሸፋዓው ተጠቃሚ አድርገኝ የእሳቸውን ሸፋዓ ወፍቀኝ ብሎ ነው የሚለው እንጂ ምን አይባልም። አንተ ሙሐመድ ሆይ ሸፋዓህን ስጠኝ አይባል። በእሳቸው እጅ ያለ ምንም ነገር የለም። አልአምሩ ኩሉሁ ቢየዲላህ፣ ነገር ሁሉ በአላህ እጅ ነው ያለው። ለይሰ ለከ ሚነል አምሪ ሸይ ይላቸዋል። نبينا عليه الصلاة والسلام لا لانت من ماين السلطان الله ميلاتشوال يا مفرد يا موسن يا مكلكل يا مستد يا منتك يا مانجس بتاتش مارك سلطان بالله جنو في الدنيا والآخر سلطان بالله جنو في الدنيا والآخر لذينا ونقدي نبي صلى الله عليه وسلم يتجيك أمهن الله نمي يتجيك شفاعة يقيامك مؤمنوش نمي يرقو حديث ليمتوال እነማን ናቸው እነዛ ሰዎች? በግለሰብ ደረጃ በግለሰብ ደረጃ ለመወሰን ይከብዳል። ዛሬ አንተ ጥሩ ሰው ነው ብለህ የዛሬ ሙሽኮች የሚሰሩት ብዙ ችግር ነው ያለው፣ ብዙ ችግር ነው ያለው። እነሱ ጥሩ ሰው ነው ብለው የሚወስኑት በአጠቃላይም ጥሩ ነው ማለትን ያወቁበት መንገድ በጣም የተሳሳተ ሊሆን ነው የሚችለው። እንደ ምሳሌ ይሰጣል። የዛሬ ሙሽኮች በጣም ከሚያካብዱት አንዱ በደዊ የሚባለው ሰው በደዊ የሚባለው ዑለማዎቹ የሚያውቁት በኢስላም ላይ ከባድ የሆነ አደጋ ለማድረስ ከተንቀሳቀሱ ከሆኑ ሰዎች አንዱ ከሙናፊቆቹ አንዱ ነው ነው የሚሉት ዑለማዎቹ። ታሪኩ ይሄ ነው። ግን በደዊ የሚባለው ቀብር ምን ያክል ነው? ስንቱን ነው ስንቱን ነው ልቡን የተቆጣጠረው? ስንቱን ነው በደዊ በደዊ እያለ እድሜውን የጨረሰው ማለት ነው። ከአላህ ውጭ እያመለከ ጥፋት ነው። ጥፋት ከመሆኑ ጋር ደግሞ ሁለተኛ ቂሳውም ራሱ በጣም ተዛብቶ ነው የደረሳቸው ማለት ነው ለጁሃሎቹ። አንዳንዱ ደግሞ ጥሩ ቢሆንም ውሳኔው በአላህ እጅ ነው ያለው። አንዳንዱ ጥሩ ነው። ለምሳሌ አብዱልቃድር ጀይላንን አብዱል ቃድር ጀይላን የተውሂድ ሰው ናቸው። ትልቅ ዓሊም ናቸው። ግን አሁን ላይ እየተፈጠረ ያለውን ሽርክ ከየት ነው የሚያውቁት? እሳቸው ማን አዘዘው? እሳቸውን የመመለከው ሰው ማን እሳቸው አላሉ፣ አልጻፉ የዚህ አይነት ነገር ከመሆኑም ጋር ተከስቷል። ይሄ ስማቸውን ራሱ ጀይላኒ መሆናቸውን ጂላሊ እያለ የገለበጠ ታሪኩንም ማያውቅ ምኑን ማያውቅ ማለት ነው። ما يسر يسر عند كتاب لي محمد ابن جميل زينو يبالان يا مدينة يونيفرستي أستمرين ببو يهب شريعة وبكل يالله يونيفرستي مالتنا الصاتشو عند كتاب التولي حبيش ابن طفيش في بالقصة يا مدان من دلو هي حبيش أه، የሆነ አካባቢ ሲያልፉ ጓደኛሞች ናቸው ይላሉ። እዚህ አካባቢ ላይ ሰዎቹ ዝም ብሎ ለተላላ ነገር ዝም ብሎ ለማይረባ ነገር አማኝ ሆነው ያገኟቸዋል። ልክ እንደ ተለያየ የሆነ ቀብር ባገኙ ጊዜ ደስ የሚላቸውና ወደዛ ተቀርቦ የሚያደርጉ የቀብር አምላኪነት የሽርክ ችግር ያለባቸው ሰዎች በየቦታው እንደሚያደርጉት ቢጤ ማለት ነው። ከዛም እነዚህ ሁለት ሰዎች ብር መሰብሰብ ይፈልጉና ይማከራሉ። እንደዚህ ብናደርግስ አዲስ መላ ብንፈጥር ምን ይህ አሁን እዚህ የቆመውን አህያ ገለንን ነቅበርና ከፍ እንዲልልን ضሪህ እንዲሰራ ከዛ በኋላ እዚህ ጋር የአላህ ወልይ የሆኑ ትልቅ ሰው መንገድ ሲሄዱ ነው ያረፉት እያል ብንል እኮ አገር ሰው ነው ብዙ የሆነ ስለት ይዞ ይመጣል ብዙ ቁርባት ይዞ ይመጣል እዚሁ እንቀበላለን ተባባሉ። ይህማ አራእዩ ራእዩክ ይህማ ራእይ ቅዱስ ሀሳብ አይደል እያለ አዳንቀው አርደው ከተቱና ይህንን አህያ እላዩ ላይ ضሪሕ ሰሩ። ከዛ በኋላ የቄሳ ማዕት መወራት ተጀመረ። እከል የሚባሉ ትልቅ ዓሊም ሐቢሽ የሚባሉ በዚህ በኩል ሲሄዱ ወለሁ ሚነል ከራማቲ ከዛ ወከዛ እንዲህ ያለ ከራማ ያላቸው እሳቸው አይተውት የሞተ ስንት ነው እሳቸው እንዲህ ብለውት እንደዚህ ብለውት እንደዚህ ያደረጉት እንዲህ አፍ ያገኘ እንዲህ የሆነ እንዲህ እንዲህ እያለ እንግዲህ የአገር ቅሳ እዛው ራሳቸው ፈጥረው መተረት ጀመሩ። ይህን ቅሳ ጃሂል የሚፈልገው ምንድን ነው? ከዚህ ውጭ አሁን የሚፈልጉት ነገር አለ? ይሄ እንጂ ሌላ አለ እንዴ? በየቀብሩ ቅሳ እንጂ ሌላ አለ እንዴ? ደሊል አለ እንዴ? አንድ መሰረታዊ ነገር አለ እንዴ? ምንም እኮ የለም። ሰው ወደ ገበያ ሲሄድ እንግዲህ እዛ ጋር እያጎረፈ ወርቁን የሚጠላለ ብሩን የሚጠላለ ያንን ሁሉ መሰብሰብ ጀመሩ። ሌባ አሁን አሁን ነው እንጂ የሚጋጨው መጀመሪያ አይደለም አይደል ሲካፈል ነው የሚጋጨው። አሁን ተያያዙ። አንተ የሚገባ ይሄን ያክል ነው። እኔ ነኝ መጀመሪያ ሀሳቡን የሚያመጣሁት። እኔ ይሄን ያክል percent ነው የሚገባኝ ይላል። አንተ እንደዚህ እንደዚህ የሚባል የለም። የተገኘውን ነገር እንደዚህ ነው መከፈል ያለብን። አሁን ግጭቱ እየበረታ መጣና ሰው ጋር ደረሰ ጉዳዩ። ሌላ أجنبي ሰው ከጥፋቱ ይህንን ተንኮሉን በደንብ ከሚያብላሉትና ከሚያውቁት ሰዎች ውጭ ሆነ። ወላሂ ሰውየው ምን ብሎ ይመላል? አሕሊፉ ለከ ቢሃዘል ወልይ እኔ በዚህ ወልይ ነው የምምልልህ ብሎ ይላል። ከሁለቱ ከቀበሩት ውስጥ አንዱ ማለት ነው። በዚህ ወልይ ነው የምምልልህ፣ እንደዚህ እንደዚህ እንደዚህ እንደዚህ ነው የሚገባኝ፣ እንደዚህ እንደዚህ አልተባባልንም ይላል። ያኛው ደግሞ ምን አለው? አታህሊፉ ሊ ቢልሒማር በአህያ ነው የምትምልልኝ? አህያውን አብረን አድር የቀበር ነው ይላል። ያጃደር ይሄን ያክል ናቸው። አንዳንድ መካነ መቃብሮች ቀብሩን ብንፈነቅለው ቀብር ራሱ የለውም እኮ ቀብር እኮ የለውም። አንዳንድ ቦታ ራሱ ሰው እኮ የለውም ከታች ዝም ብሎ እኮ ሽርክ ሸይጣን እኮ ነው ያመሳሰለባቸው። ሁሴን የሚባለው የነብዩ የልጅ ልጅ ስንት ቦታ ነው ቀብሩ ያለው? የሚያመልኩት ቦታ በሚሊዮኖች የሚቆጠሩ ሰዎች ተሰብስበው ሸይጣን ነቷቸው አምጥቷቸው እዛ ጋር ያመልካሉ። ሁሴን አንድ ቦታ ነው መሞት የሚችለው ከሞተ ቀብሩ የሚመለከው በጣም ብዙ ሚሊዮኖች እየሄዱ የሚዘግሩት በጣም ብዙ ቦታ ነው ያለው። እሱ ተዘልዝሎ ነበር እንዴ? ስጋው ዛ ዛ ዛ ነው የተቀበረው። ሌሎችም እንደዚሁ ብዙ ቦታ ቀብራቸው ያለ በጣም ብዙ ነው ያሉት። አልሙሂም ግማሹ ቆፍረ ብታውጣው ራሱ ከታች በኩል ባዶ የሆነ ወይም ደግሞ እንደቀደሙ አህያ የሚገኝበት ይሆናል ማለት ነው። በጣም እንደው አሳዛኝ ወላሂ ሽርክ ከመሆኑ ጋር በዛ ጎን ለጎን ደግሞ እንዲህ ያሉ በጣም አዋራጅና ከአንድ አቅል ካለው አላህ አቅል ከሰጠው ሰው የማይጠበቅ ስራ ነው በውስጡ ያለው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين